قرونا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلق الله محمد بن عبد الله وعلى آله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن اهتدى بهديه واستنى بسنته لا يوم الدين أما بعد أحبتي في الله ወንድሞች እህቶች በያላችሁበት ሆናችሁ የአፍሪካ ቲቪን የምትከታተሉ ሁሉ ውድ ምክሮች ለውድ እህቶች ውድ ምክሮች ያልኩበት ምን መሰላችሁ? እስላማዊ ምክር ሁልጊዜም ውድ ስለሆነ ነው። መካሪ ያው መመካከር ነው። እኔ ለእናንተ መካሪ ሁኜ ሳይሆን እንመካከር ለማስታወስ ነው። ማስታወስ ለሙስሊሞቹ ይጠቅማል አላልንም? ለሙእሚኖች ይጠቅማል ብሎ የለ አላህ ተንፈዑ ልሙእሚኒን አይደል? ዚክራ ተንፈዑ ልሙእሚኒን። በዚህ መሰረት ነው ዛሬ ከእናንተ ጋር መወያየት የምፈልገው። ባለፈው ትምህርቴ ላይ የሴት ልጆች መብት እያልኩኝ ነበር ማወራው። ዛሬ ደግሞ ግዴታዎችን ስለምን አናይም? ግዴታውስ ምን አለባት? ሴት ልጅ ግዴታ የለባት? አለባት። እንዴት ነው የሌለባት? የሴት ልጅ ግዴታ ከቁርአን ነው የተወሰደው። ሴት ልጅ ግዴታ አለባት ይላል ቁርአን። ናም ምን የሚል አለ? አላሁ አክበር إنا عرضنا الأمانة على السماوات والأرض والجبال ፈአበይና አን የሕሚልናሃ ወአሽፈቅነ ሚንሃ ብሎ ምን አለ? ወሐመላሃ አልኢንሳን አልኢንሳን ወንድ ማለት ነው እንዴ? ሰው ማለት እኮ ነው። ሰው የሚለው ወንድም ሴትም ማለት ነው። እንግዲህ ጋራው ሰማዩ ምድሩ አልችለውም ያለውን አማናን እኔም አንቺም እሱም እሷም ተቀብለን ተሸክመናል። የሰው ልጅ መጨረሻውን የማያቅ ኃላፊነት ማጉደል ሊያስከትል የሚችለውን ነገር በደንብ የማይገነዘብ በመሆኑ ይህን አማና ተሸክሞ ይላል። በዚህ ውስጥ ሴት ልጅ ያለባትን አማናዎች አውቃ መፈጸም ግድ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለው ሲዘረዝሩ አረጁሉ ራዒን ፊ አህሊ በይቲህ ወልመርአቱ ራዒየቱን ፊ በይቲሃ ወመስኡለቱን አን ረዕየትሃ ሁላችሁም እረኞች ናችሁ ካሉ በኋላ ወንድ የት ነው ያለው? እረኝነቱ ለማን ነው? ሴት ለማን ነው? ነገሩ? ለቤት ውስጥ በተለይ ኃላፊነት አለባት። ሴት ልጅ ግዴታ አለባት። አዎ መማር ግዴታ እኮ ነው። ጠለቡል ዒልሚ ፈሪደቱን አላ ኩሊ ሙስሊም ሙስሊም የሚለው ውስጥ አይጠቃለል እንዴ? ስለዚህ ሴት ልጅ ግዴታዎች አሉባት። ከነዚህ ግዴታዎች መካከል አንደኛው በጣም ወይም በጣም አንገብጋቢ በጣም ወሳኝ ግዴታ ከሚባለው መካከል እንዲሁ ዝም ብሎ ግዴታ አለባት ምናምን ብለን ከመሄድ መቁጠሩ ጥሩ ነው። አንድ ሁለት ሶስት ብለን አንደኛው ዲናዊ ግዴታዋ ነው። ሃይማኖታዊ ግዴታዋ ነው። ሃይማኖታዊ ግዴታዋ ማለት ምን ማለት ነው? የአላህን ብቸኛ አምላክነት ማወቅ ግድ ይላታል። የአላህን ስብሓነሁ ወተዓላ ስሞችና ባህሪያቶች ማወቅ እያንዳንዱ ሴት እኮ ነው። ጠለቡል ዒልም ፈሪደቱን አላ ኩል ሙስሊም ፈርዶል ኪፋያ የሆኑትንና ፈርዶል አይን የሆኑትን ለይቶ ፈርዶል አይን የሆኑትን ሁሉ ማወቅ አለባት እሷ። ስለ ሶላት ማወቅ ግዴታ ነው እኮ ሁሉም ሙስሊም ሊያውቅ ይገባዋል። ሁሉም ሴትም ሆነ ወንድም መስገድ አለበታ። የሚገርመው ሴቶች ልጆች ሀታ ለሶላት በጣም ጉጉት ያላቸው እንኳን ስለ ሶላት ማወቅ ግዴታ አይመስላቸውም። አንዳንዶቹ መሳሳት የሌለባቸው በጣም የሚገርም ስህተት ላይ እናገኛቸዋለን። ሴቶቹ ጦለቡል ዒልሚ ፈሪደቱን አላ ኩል ሙስሊም። ያ ጀማ የምትሰግዱ ከሆነ ሶላት ማወቅ ግዴታችሁ አይደል እንዴ? አንዳንዶቹማ የወር አበባ ግዴታዎችን የወር አበባን እንኳን ስርዓት አመጣጥና ማስተናገድ የማይችሉ ሴቶች ልጆች ማዕት ነው ያሉን። የትኛውም ሴት ሀታ ባትሰግድም እንኳን የማትሰግድ ሶላት የማትሰግድ ብትሆን አላህ ይጠብቀንና የማትሰግድ እንኳን ብትሆን ወር አበባ ይመጣባትም የእሱን ስርዓትና ግን እንትኑን ማወቅ የለባትም። ብዙ ሴቶች ማድ ቤት መስራት እንጂ ለወንድ አገልጋይነት እንጂ ለፈጣሪ አገልጋይነት ያለባቸው የማይመስሉ በጣም ብዙ ሴቶች አሉ። በዚህ የተነሳ ባል አባት የፈለገው ነገር ቢያዝዝ ይሰራለታል። አላህን የሚያስቀይም ነገር እንኳን ቢጠይቅ ባል ይሰራለታል። አባት ካዘዘ ከአላህ ትእዛዝ ጋር ይጋጫል አይጋጭም፣ ችግር የለውም። ብታውቅ ኑሮ ግን ላጣዓተ ሊመክሉቅ ፊ መዕስየት አላህን የሚያስቀይም ነገር ለባልም መታዘዝ አይቻልም፣ ለአባትም መታዘዝ አይቻልም። የዲን ጉዳይ ሴትን ልጅም እንደሚመለከት በእስላም ሴቶች ላይ ያለፈውን ታሪክ በደንብ ብናይ እናያለን። በግልጽ ነው የምናየው። ለምሳሌ ضرب الله مثلا للذين آمنوا امرأة فرعون, امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين بلا يا فرعون مست ከአላህ ጋር ያላት ግንኙነት ምን ያህል ጠንክሮ እንደነበረና ለአላህ ስትል ለዲኗ ስትል ለኢማኗ ለዐቂዳዋ ስትል ምን ያህል መስዋዕትነት እንደከፈለች የሚያሳስባት የዱንያ ምቾትና የዱንያ ክብር ሳይሆን የአኼራው ነገር እንደሆነና ረቢ ብኒ ሊ ዕንደከ በይተን ፊል ጀና ከፊርዓውን ነፃ አውጠኝ ከማለት ይልቅ እሱ ጋር ያለውን ሁኔታ እንዲያበጅላት የጠየቀች ሴት እንደነበረች ታሪክ ይነግረናል። አያችሁ አይደል? መርየም أعوذ بالرحمن إن كنت تقيا መርየም ህፃን ነች፣ ገና ልጅ ናት። መልአኩ በሰው መስሎ ሲመጣባት አላህን የምትፈራ ከሆነ ብላ አላህን የምትፈራ ከሆነ አትቅረበኝ ወግድልኝ አለች። እንዲህ ያሉ ጀግና ሴቶች ኢስላም አሳልፏል። በኢስላም ታሪክ መዓት ሴቶች ተወርተዋል። ግዴታ አለባት የዲኗን ጉዳይ ማወቅ፣ ስለ ሂጃቧ ማወቅ አለባት። ማንም መጥቶ ዝም ብሎ ማንም ሊተፋባት አይገባም። ኧረ የሚያምርብሽ ራቁት ስቶኝ ነው፣ ኧረ የሚያምርብሽ እንዲህ ስቶኝ ነው አይባልም በፍጹም። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون بمالت ወንድም ሆነ ሴት መልካም ስራ ከሰራ የሚያምር ምንዳ እንደሚጠብቀው በግልጽ ነግሮናል ሱረቱ ነህል ወንድ መሆን ሴት መሆን አላህ ዘንዳ በኸይር ስራ እንጂ በዒባዳ እንጂ በተቋ እንጂ ወንድነት ሴትነት ከአንዱ በሌላ ላይ የማያበልጥ መሆኑን በይፋ ነው የሚነግረን። ስለዚህ ስለ ሻሃዳው አልታቅ ይገባል። ብዙ የሽርክ ተግባሮች የምናየው ሴቶች ጋር ነው። ጥንቆላው፣ ፍቅርነቱ፣ ምናምኑ፣ ማታለሉ፣ ማጭበርበሩ የሚያሸንፋቸው ሴት እህቶቻችንን ነው። ማስፈራሪያቱም፣ ጋኔሉም፣ ዛሩም፣ እንትኑም፣ ቆሌውም የሚቆጣጠራቸው ሴቶችን ነው። ለምን? ስላልተማሩ፣ ኪታብ ስለማይሰሙ፣ ማህበራ ስለማይከታተሉ፣ ትምህርት ስለማይከታተሉ ነው። የዲን ትምህርት እየተማረ አይደለም ሴቱ ማህበረሰብ ሴቱ ክፍል ለምንድን ነው ሴቱ አስተማሪ ሴቶች ማግኘት ያልተቻለው? ወንዱስ ያን ያህል ተምሯል ወይ ባትሉኝ፣ ግን ሴቱ ደግሞ የበለጠ አይብስም? እውነቱን ካያችሁ ደግሞ የመማር እድል ያለው እኮ ሴቱ ነበረ። ቤት የሚውሉ አብዛኛው እሱ ነው። አስተማሪ ቤታቸው እዚህ አካባቢ ካለ አንድ አፍታ ብሎ ትምህርቱን ተምሮ መምጣት እኮ ነው እዚያው መስጂድ ውስጥ። ወንድ ገበያ ይሄዳል፣ ጦርነት ይሄዳል፣ ለንግድ ይሄዳል፣ ለተለያዩ ምክንያቶች ይሄዳል። ሴት ግን አትሄድም። በብዛት ሴቶቹ ቅርብ ናቸው። ሴት ልጅ እንደውም አሁን አካዳሚክ ትምህርት እና የቁርአን ትምህርት፣ የእስላም ትምህርት፣ የዲን ትምህርት ላይ ብናይ እንዲሁ ለዲን ትምህርት የሚጣጣሩት ወንዶች ልጆች ናቸው በየመስጂዱ ሴቶችን የሚያስተምር የለም። እኔ አንድ ያለኝ ሰው እያስታውሳለሁ ወንዶቹ ሴቶችም ወንዶችም መስጊድ ይማሩ ብለን ትምህርት ይሄዳሉና ሴቶቹ ለምንድን ነው በሴቶቹም የሚሄዱት አለኝ። እንዴት ወንዶቹ ይሄዱ፣ ሴቶቹ ደግሞ ምን ያደርጋሉ? እቤት መሰረታዊ ነገሮችን ቤት አስተምራቸው በቃቸው? ላኢላሀ ኢለላህ እዚሁ ጀምር ላዳላ በአኼራ በዲናቸው ግን አካዳሚክ ትምህርት ላይ ሁላቸውም እንዲማሩ ሴቶቹን ነጥዬ ባስቀር አይ አንድ ቤተሰብ እንኳን ሰላም አይለኝም። ስለዚህ የመማር ጉዳይ ላይ በጣም ያስፈልጋል። የዲን ጉዳይ ላይ ግድ ይላል ነው። በዲን ጉዳይ ላይ በጦርነት ተሳትፋለች ሴት ልጅ በእስላም ላይ በጦርነት ተሳትፋለች ማለት ጦር በመወርወር ላይሆን ይችላል። በአቅሟ በምትችለው ታደርጋለች። የታመሙትን፣ የተመቱትን፣ የቆሰሉትን ታክማለች። ውሃ የጠማቸውን ውሃ ፈልጋ ታጠጣለች። ምግብ የሚሰራ ካለ ትሰራለች። ስለዚህ ሂጅራ ላይ ስደት ላይ ተሳትፎ አድርገዋል ሴቶቹ አስማ በነቢዩ ስ ላ ሰለም ስደት ጊዜ አስማ ቢንት አቢበክር የከፈሉት መስዋዕትነት በታሪክ ውስጥ እስከ ዝንተ ዓለም የማይረሳ ታሪክ ሰርተው አሳልፈዋል ሴት ናቸው እና ሴት ልጅ በሁለተኛ ደረጃ ምን ግዴታ አለባት ከተማረች ማስተማር አለባት ስለዚህ ነው አሁን የኛ ሴቶች ስላልተማሩ ስላልተማሩ አስተምሩም እንላቸው አጣን። አንዳንድ ጊዜማ በቃ እኛን ሊጠይቁ የማይገባ ነገር እኛ ጋር ይጠይቃሉ። ኧረ እባካችሁ ሴቶችን ፈልጋችሁ ተጠይቁ ስላቸው ማንንም ሴት አያውቁም። ሴቶች ልጆች የተማሩትን ያህል ማስተማር ግድ ይላቸዋል። የሚያውቁትን ሊያሳውቁ ግድ ይላቸዋል። አምሩ ቢል ማዕሩፍ ነህይ አኒል ሙንከር በመጥፎ ከመጥፎ ነገር መከልከል፣ በደግ ነገር ማዘዝ የወንዶች ብቻ ግዴታ አይደለም። من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وليس وراء ذلك حبة خردل من إيمان سيتنم يملكت القرآن انده هلال والمؤمنون والمؤمنات بعضهم أولياء بعض بلو من هلال يأمرون بالمعروف وينهون عن المنكر والمؤمنون والمؤمنات بعضهم أولياء بعض كنا ወልተኩም ሚንኩም ኡመቱን የድዑነ ልኸይር ወየእሙሩነ ቢልማዕሩፊ ይሄ ለወንዶቹ ብቻ አይደለም ሴቶቹም በሴቶቹ ውስጥ ሊያስተምሩ የሚችሉ ምናልባት መሄድ የሚያስፈልገው ከሆነ ወንዶቹ ሊሄዱ ይችላሉ ወንዶቹ ብቻ ላይሆኑ ይችላሉ መሄድ የሚያስፈልገው ሴቶቹ መሄድ ያለባቸው ነገር ካለ ከሸርጡን አሟልተው የመንገዱን ሸርጥ አሟልተው ሂደው ሊያስተምሩ ይችላሉ ኩንቱም ኸይረ ኡመትን ኡኽርጀት ሊናስ ወንዱንም ሴቱንም ይመለከታል። የነቢ ኡመት የሆነ ሰው ሙንከር እያየ ዝም ብሎ ይለፍ አይባልም። ሴቶች ላይ ግዳል። ለዚህ ነው ቀደምት ሴቶች ቁጥራቸው ትንሽም ቢሆኑ በመማር ማስተማር ላይ፣ በመምከር ላይ፣ መጥፎ ነገሮችን በመከልከል ላይ ይመካከሩ ነበረ። ሴቶችም ይሳተፉ ነበረ። ላኪን ሴት ልጅ ጉልበት የሚጠይቅ እሷን በጣም ከፍተኛ እንግልት ላይ ሊያደርስባት የሚችል ይሆን እንደሆነ አትገደድም ከአቅሟ በላይ እንትን ስለሌለ ማለት ነው። ስለዚህ መማር ግዴታ አለባት። ከተማረች በኋላ ደግሞ የማስተማር ግዴታ አለባት። በልቋኒ ወለው አያ ውስጥ ትገባለች። እነ የክቱሙና ማ አንዘልና ሚነል በይናት ወልሁዳ ሚን ባዕድ ማ በየናሁ ሊናስ ኡላኢከ የልዓኑሁም ላሁ ወየልዓኑሁም ላዒኑን ሴቶችም ይገባሉ። ተምረው ያላስተማሩ አውቀው ያላወቁ ሴቶችን እንዲሁ ግዴታ ነው። በሶስተኛ ደረጃ ዋጅባት ዘውጅያ አልቂያም ቢል ዋጅባት ዘውጅያ የትዳር ግዴታዋን መወጣት ግድላታል። ዋጅባት ዘውጅያ ማለት በትዳር ምክንያት ትዳር በመያዟ ምክንያት ሚስት በመሆኗ ምክንያት ልትከፍለው የሚገባት ግዴታ አለባት። ወንዶች ሴቶችን ሲያገቡ ሲፈልጓቸው፣ ሲያጯቸው፣ ሲጠይቋቸው እህት ፈልገው አይደለም፣ እናት ፈልገው አይደለም። ሴትን ልጅ ወንድ ልጅ የሚጠይቃት በአል የነበረች የእሱ ምንም ያላደለችውን የሚያባብላት ሚስትነት ፈልጎ ነው። ስለዚህ ሚስት የሆነች ሴት ምን ግዴታ አለባት? ሚስትነትን የሚጠይቀውን ነገር ልትፈጽም ግድ ይላታል። ከአላህ ጋር ለመጣላት የፈለገች ሴት ናት። ባሏ ሴትነቷን ጠይቆ እምቢ የምትል ሴት ምንም ችግር ሳይኖራት ባሏ አልጋ ጠይቋት፣ ለመኝታ ጠይቋት እምቢ ያለች ሴት ሌቱን ሙሉ መላይካ ሲረግማት ያድራል ብለዋል ነቢዩ ስ ሰለም። እሱ አፉ ካላላት ወይም እሷ ይቅርታ ብላ ጠይቃ ካልታረቀችው በስተቀር ይሄ ግድ ነው። የባልነት ግዴታ አለባት ስንል እሱንም በበላይነት ሁና የሴትነት ባህሪ ትታ እያስፈራራች እያስገደደች እያስቸገረች ሊኖር አይገባም። በሱ ላይም ሌላ ስህተት ልትፈጽምበት ልትባልግ ከሌላ ወንድ ጋር ግንኙነት ልትፈጽም ሌላ ወንዶች ጋር ልትጃጃል አይፈቀድላትም። የባልነት ወይም የሚስትነት ግዴታዎች የሚባለው ይሄ ነው። ከዚህ በተረፈ ልታበላው፣ ልታጠጣው፣ ልብሱን ልታጥብለት፣ አልጋውን ልታነጥፍለት፣ ጽዳቱን ልትጠብቅለት ምናምን ይወጅባታል። ወላ ሷሒሁ አይወጅባትም ነው ሷሒሁ አይወጅባትም ነው። ቢልማዕሩፍ ነው። አካባቢው ላይ እናቶች ለሴቶች እንደዚህ የሚያረጉ ከሆነ እናቶች ለባሎቻቸው እንዲህ የሚያደርጉ ከሆነ እሷ ከዚያ ተለይቼ እኔ እስላም አያስገድደኝም በሚል ልትወጣ አይገባትም ነው። ግን እንደው ጨርቅ አታጥቢም፣ አልጋ ማንጠፋችም፣ ወጥ መስራታችም ብሎ ሊያንገላታትና ሊወቅሳት ሊከሳት አይገባም። ለእኔ ግን እየተዘጋጀችልኝ አይደለም፣ እየተዋበች አይደለም፣ ራሷን ትጥላለች ቢል ግን ይችላል። ይሄ ያለ ነው። ምክንያቱም እሷ የመጣችው የዚህ ጥያቄ ልታሟላ ወይም የእሱን ችግር ልትፈታለት ነው የፈለገውና ማለት ነው። ብትቀድመው ግን ክልክል አይደለም። በራሱን ጭንቅላቱን ከውጭ ካያቸው ሴቶች በበለጠ እሷ ጋራ እንዲያዝናና በእሷ እንዲረካ ከእሷ ጋራ ያለው ህይወቱ በጣም ያማረ የሰመረ እንዲሆን ማድረግ ግድ ይላል። አንዳንዶቹ ሴቶች ባሎቻቸውን ይወቅሳሉ፣ ይከሳሉ፣ ያማርራሉ። ምንድነው ሲባል ተወኝ። ለምንድነው የተዋት? ትታው ነው እኮ እሷ እንጂ ድሮማ እንግዲያ ስትዋብ እኮ ሲያቃት ሜዳ ላይ ሲያያት ስለ እሷ ሲሰማ ቆንጅናዋን ሲያይ እኮ በጣም ናፍቆ ጓጉቶ ሽማግሌ ልኮ እግሯን ስሞ ነው እኮ ያመጣት። ከመጣች በኋላ ለምንድነው የተዋት? እሷ ብቻ ምላሷን ቀጥ አርጋ ውሃ ቀጠነ ብላ እሱ ጋር መጨቃጨቅ ነው። እሷ ግን ከምላሷ የተሻለ መሳሪያ ነበር እኮ ነበራት እኮ ውበቷ እኮ ነው። እሱ ያለችውን መርሐባ አቤት ለጥ ብሎ እንዲታዘዛት የሚያደርግ የእሷ ውበቷና የእሷ እንክብካቤ ነው። ራሷን ጥላ ከዚያ በኋላ ዝም ብላ ባፍ አሳምናለሁ ብላ በሽማግሌ ብዛት አጠቃለሁ ብላ የምትጥር ሴት ምንድን ነው የምናወርዳለሁ ብላ የብስብሷን ጣለች እንደሚባለው ነው። ሴቶች ወንዶች እንዲፈልጓችሁ የሆናችሁት እናንተ በመሳሪያ አስገድዳችሁ አይደለም። አላህ በሰጣችሁ ልዩ ሰውነትና ልዩ ሁኔታ ነው። ይህን ልዩ ሀብታችሁንና ልዩ አቅማችሁን ጥላችሁ የሌለው ነገር አትጠቀሙ። ጉልበት በእናንተ አያምንም፣ በሴት አያምንም። የሴት ልጅ ጉልበቷ ውበቷ ነው። አንዳንድ ሴት ለባሏ ከመዋብ ይልቅ ለባዕድ መዋብ የሚመርጣ የምትመርጥ ሴት አለች። ባሏ ጋር ስትቀርብ ከምትዋብ ይልቅ ጓደኞቿ ሴቶች ጋር እንኳን ስትል ብትዋብ ይሻላታል። አንዳንድ ወንዶችም እንደዚሁ ሞኞች አሉ አሉ እንደው ሴት ልጅ ስትዋብ ስትዋብ ሚስቱ እኮ ናት። በጣም ራሷን ከጠበቀች ይቺ ልጅ ምን ፈልጋ ነው ብሎ የሚያሳቅቆ እንዳይጠፋም ይባላል። ይሄ እንኳን አሁን ይኖራል ብዬ አላስብም። ድሮ ሊሆን ይችላል። አሁን አሁን ግን ይሄ ነገር ይኖራል ብዬ አልጠብቅም። ለማንኛውም ሴት ልጅ ባሏ ጋራ በጣም ልትቀርብ ልትወደድ ልትፈቀር ከፈለገች በዚህ መልኩ ባሏን ልትይዝ ይገባታል የሚል እምነቱ አለኝ። አራተኛ ልጆችን ማሳደግ ልጅ ማሳደግና ቤተሰብን መምራት መንከባከብ በኃላፊነት መቆጣጠር የዕለት ከዕለቱን የቤቱን ችግር ተከታትሎ ደካማ ጎኑን ማስተካከል ተቻለ ማስተካከል ካልተቻለ ደግሞ ለአባት እየነገሩ ለቤተሰብ እየነገሩ ማረም የግድ ይላል። المرأة راعية في بيت زوجها ومسؤولة عن رعيتها ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይህንን ማለታቸው ነው። ስለዚህ የልጆቹን ድክመትና ጥንካሬ የምትወስንልን እሷ ነች፣ ሴት ናት። ሴት ልጅ እነዚህን ካረመች ብዙ ነገር ልታመጣ ትችላለች። አምስተኛ የማህበራዊ ህይወት ውስጥ ጋራ መገኘት ማህበራዊ ውስጥ ቤተሰብ ውስጥ ጋራ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እንደምንረዳው በሴቱ መካከል ትልቅ ሚና ነበራቸው። ሴቶቹን በማስተማር ሴቶቹን በመምከር ሴቶቹን በመርዳት የባልና የሚስትን ነገር ሰለላሁ ዐለይሂ ወሰለም ከሚያገኙት ትምህርት የበለጠ በሴቶቻቸው አማካኝነት ያገኙት የበለጠ ነበረ። እና በመማር ማስተማር ላይ መሳተፍ አለባት እንደምንለው ሁሉ በመስራት ላይ መሄድ መብቷ ነው እንዳልነው ሁሉ ግዴታም የሚሆንባት ጊዜ አለ። ባለፈው ትምህርት ላይ እንዳልኩት ለምሳሌ የሆነ ትምህርት ቤት ላይ እሷ እንጂ ሌላ ሊሸፍነው የማይችል ትምህርት ቢኖር እሷ ዳልታስተምር ግድ ይላል። የሆነ ሐኪም ቤት ላይ እሷ እንጂ ሌላ ሊሸፍነው የማይችል የህክምና ሙያ ቢኖራት እዚያ ሐኪም ቤት ሄዳ ልትሰራ ግድ ይላታል። ስድስተኛ በመማር ማስተማር ብቻ ሳይሆን በልማታዊ እንቅስቃሴ ብቻ ሳይሆን በሕክምና ብቻ ሳይሆን ጠቅላላ ግንዛቤ መመስጠትና ሰው ወደ ተሳሳተ ትውልዱ ወደ ተሳሳተ ጉዳይ እንዳይሄድ የመጠበቅ ኃላፊነት አለባት። ሙስሊም ሴቶች ሙስሊሙ ማህበረሰብ የሙስሊሙ ማህበረሰብ ትውልድ ባልሆነ ባህል እንዳይወረር በቴሌቪዥኖች፣ በሬዲዮ፣ በተለያዩ ዘመናዊ ዘመን አመጣሽ የመገናኛ ዘዴዎች መካከል ላይ የሚነዙት መርዞችና የተሳሳቱ ባህሎች በትውልዳችን ላይ ተጽዕኖ እንዳያሳድር በምንችለው በአቅማችን ያህል መከላከል ግድ ይላል። ሴቶች ደግሞ የበለጠ እናቶች፣ እህቶች የበለጠ ኃላፊነት ይኖርባችኋል ማለት ነው። ከዚሁ ጋር በተያያዘ ሰባተኛ ርዕስ ላይ የያዝኩት ነገር ምንድን ነው? አሁን ሰዎችን ከስተት የሚከላከል አካል በጣም ኢምንት ነው። አብዛኙ ሂደት አብዛኙ ቅስቀሳ ሰዎቹን ስህተት ላይ ነው። አንዱ እምነታዊ ስህተት፣ ሌላው የባህሪ ጋጠወጥነት፣ ሌላው የሙስና የኢኮኖሚ ዝቅጠት፣ በተለያየ መልኩ ላይ ብቻ ብልሽትነት እየተስፋፋ ነው ያለው። ሙስሊሙ ማህበረሰብ ወንዶችም ሴቶችም ሀብታሞችም ድሃዎችም የሃይማኖት ምሁራንም አስተማሪዎችም የአካዳሚክ አዋቂዎችም የህግ ባለሙያዎችም ፖለቲከኞችም ሁነው ሙስሊሙ ማህበረሰብ ራሱን ከጥፋት ጠብቆ ሌላውን አካልም ከህዝብ የመጠበቅ ከጥፋት የመጠበቅ ኃላፊነት አለብን። በዚህ ጉዳይ ላይ ሴቶችም ተሳትፎ ማድረግ መቻል አለባቸው። አለበለዚያ ትውልዱን ከተው ነው እኛም ማንወደውን ነገር ልጆቻችንን ሊያሰሩብን ይችላሉ። ልጆቻችን በጥፋት ላይ ካየናቸው እንዳንጸጸት ልጆቻችን ከሌላ ጉዳይ ከሌላ አካል ጋር ተገናኝተው ቤት እኛ እንውላለን። ልጆቻችን የት ነው የሚውሉት? ደጅ ነው የሚውሉት። ትምህርት ቤት ነው የሚውሉት። ዩኒቨርሲቲ ነው የሚውሉት። ስራ ላይ ነው የሚውሉት። በምን እናውቃለን ማን ጋር እያወሩ እንደሆነ? ስብሰባ ብለው ሊሄዱ ይችላሉ። ማን ጋር ነው የሚሰበሰቡት? የሚጠቅም አካል ላይ ነው ወይስ ጥፋት የሚያስተምር ጥፋት የሚያስፋፋ ለአገርም ሆነ ለዲን ለኢስላም ጉዳት የሚያመጡ አካሎች ጋር ነው የሚውለው። ይህንን የመጠበቅ ያንዳንዳችን ኃላፊነት አለብን። ስንቶች እናቶች ልጆቻቸው የት እንደሄዱ ሳያውቁ ተምረው ሲመለሱ አዲስ አበባ ኮርስ ወስደው ሲመለሱ ምን ኮርስ ይዘው እንደመጡ ሲያዋቸው ያለቀሱ። አሁን ልጆቻቸውና አባትና አባትና ልጅ ተለያይተው የወጡ መስጂድ ትምህርት እያለ ይሄዳል። ማን ጋ ነው የሚማረው? መስጂድ የሚያስተምረው ሁሉ ትክክለኛ ነው ወይ? መጠበቅ የለብህም ወይ? ራስክን ብቻ ነው እንዴ መጠበቅ ያለብህ? አንተ ኮርስ የምትልካቸው ኮርስ የምትልክበት ቦታ የሚሰጠውን ትምህርት በትክክል እያየኸው ነው ወይ? አንዳንዱ እኔ ምን አውቃለሁኝ አስተማሪ ነኝ ብለው ተቀምጠዋል። የትኛው ነው አስተማሪ ነኝ ብሎ የተቀመጠው? መርከዝ የከፈተው ሁሉ ትክክለኛ መርከዝ እያስተማረ ነው ያለው። ስለዚህ ትክክለኛ ለመሆኑ ከአዋቂዎች ጋር ተመካክረህ ነው ልጆችን ልትልክ የሚገባ። በሰፈራችሁ የሚያስተምሩ ሰዎች እነማን ናቸው? ምንድን ነው የሚማሩት? ምን ያህል ትክክለኞች ናቸው? ወላጆች ወንዶችም ሴቶችም አባቶችም እናቶችም ይህንን ነገር ተከታትላችሁ የሚማሩትን ነገር አስተካክላችሁ አስባችሁበት ማሳደግ ያስፈልጋል እና እናት በዚህም ጉዳይ ላይ አስተዋጽኦ ልታደርግ ትችላለች። አለበለዚያ እናቶች ሳያውቁ ልጆች ሄደው ያልሆነ ነገር ትምህርት ተምረው ከዚያ በኋላ በራሳቸውም ላይ ሆነ በቤተሰብ ላይ ስንት መከራ ይዘው የመጡና እልቂት ያመጡ ስንት ልጆች አሉ። ልጆቹን አትፈርድባቸውም እኛ ለቀቅናቸው ከኛ የተሻሉ አስተማሪዎች ያገኙ መሰላቸውና ሄዱ። ከዚያ በኋላ እንግዲህ አባቱን ካፊር ነው እናቱን እናቷን ካፊር ናት እያለች የመጡ ስንት ልጆች አሉ። ለማንኛውም ሴቶች መብት ብቻ ሳይሆን ግዴታም ያለባቸው መሆኑን እንዲያውቁ ለመጠቆም የተደረገ ሙከራ ነው። በሌሎች ትምህርቶች በሌላ ጊዜ እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።